الحمد لله رب العالمين والعقيدة للمتقين ولا عدوان إلا على الظالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته Hmm? የብዙ አይነት እንትን ስላሉ ሊከብዳችሁ ይችላል። ሳብ ችግር የለም። ቀላል ነው። ወደ ውጭ ምን ነበር ያደረሰ የዑመር ሐዲስ ወአንሁ የሚለው ነው። ከኋላ እብነ ዑመር ነው የቀረን። ወአንሁ ወአንሁ የሚለውን ተውላጠትም ስም ከቦሜር ከተውላጠ ስሙ ቀረብ የሚለው ስም ላይ ነው የምትመልሱት ምን ጊዜ وعنه وعن عبد الله بن عمر قال نهى رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ከልክለዋል። አን ነጅሽ ሰውን ማስበላትን ከልክለዋል። ሐዲሱ ሙተፈቅ ዐለይህ ነው። ማስበላት ነጅሽ ማለት ማስበላት ማለት ነው። ማስበላት ሰውን ማለት ምን ማለት ነው? وأير الرجل سلعة معروضة للبيع يساومها الناس ويتكلمون مع البائع لشرائها فيأتي ذلك الرجل فيمدحها ويزيد في ثمنها لا ليشتراها بل ليخدع الناس ሰዎችን ማስበላት ማለት አንድ ሰው የሆነ ዕቃ ሲሸጥ ያል ይሄንኛው ሰዎችን የሚያስበላው ሰውዬ የመግዛት ፍላጎት የለው። ለምሳሌ ምን ያደርጋሉ መሰላችሁ? ይሄንኛው ሰውዬ ይመጣና ዕቃ በጣም በጣም የምትገርም ዕቃ ናት፣ ይሄ በጣም የሚገርም ዕቃ ነው ይላል። መድህ ያደርግና ስንት ይሸጣታል? መጀመሪያ ሊስማሙ ይችላሉ እነሱ መካከል ላይ ሁለት መቶ ብር እሸጣታለሁ በቃ 190 ዘጠና ልስጥህ ይለዋል። አይሰጠውም አውቆ ነው። የመቶ ሀምሳ ብር ዕቃ ሊሆን ይችላል። ያንኛው ሰውዬ ከኋላ ያለው ሰው ገበያዋን በጣም ሊገዛት የሚፈልገው ሰውዬ ኦ መቶ ዘጠና ሰጥቶትማ እምቢ ካለው እኔ 195 ዘጠና አምስት ልስጠው ይልና መቶ ይሸጣለሁ ይለዋል። በቃ አምስት ብር ከጨመርክ እሺ ይልና ያንኛው መጀመሪያ መቶ ዘጠና ያለው ሰውዬ ፈልጎት ነው እቃውን አይደለም። ያንኛው ሰውዬ በውድ እንዲከፍል ይሄ ነጅስ ይባላል። ማስበላ ሰዎችን ገበያ ላይ ገበያውን ዝና የሆነ ነገር በማድረግ ሰዎችን ማስበላት ማለት ነው። ሰዎችን ማስበላት ገብቷችኋል? ገብቷችኋል? ይህ አይነት ገበያ system አሁንም አለ። አዟሪዎች ላይ ነው እንደዛ ነገር ያለው መሰለኝ። እቃውን የሆነ ነገር ጠይቃል። ሁለቱ ሰዎች መጀመሪያ ይስማማሉ። እንትን በቃ አንተ ይህንን ያክል ጥራ፣ ሌላ ሰው እኔ መጥቶ በሚከራከር ሰዓት እኔ ሁን ይሄን ያክል ልስጥህ በለኝ ይለዋል። ይባባላሉ፣ ግን አይገዛም። አይገዛውም፣ ሊገዛው አይደለም። ይህንኛውን የሚጠይቀውን ሰውዬ ለማስበላት ነው። ነጅሽ ይባላል ይህ አይነት ሽያጭ። وهذا حرام بالإجماع ይላሉ ነው بإجماع ገብታችኋል ሀሳቡ ሻጩና ማናቸው የሚስማሙት የሆነ ሁለተኛ ሰው ይስማማል ሌላ ሶስተኛ ገዢ ነው የሚመጣው ገብታችኋል ምሳሌ በቃ ልቀጥል ወደ ቅራቱ وعن جابر بن عبد الله رضي الله تعالى عنهما أن النبي صلى الله عليه وسلم الله ملاكتنا نها كلوا عن المحاقلة محاقلة أن كلوا النبي عليه الصلاة والسلام المحاقلة محاقلة مالت ፍሬን መሸጥ ነው አዝርዕትን መሸጥ قائما في الزرع يدل ذلك الحق ህንፃን ማለት ነው በይዑል ሑቡብ ፊ ሱንቡሊ አዝርዕት ፍሬ እምን ውስጥ እያለ ሱንቡሉ ውስጥ እያለ ማለት ነው ሳይወቃ እዛው እንትኑ ውስጥ እያለ ቆዳው ውስጥ እያለ ሱምቡል የሚባለው ማሸጊያ ወይንም ደግሞ ገለባው ውስጥ እያለ ማለት ነው። ሙሐቀላ ማለት እሱ ነው። ሙሐቀላ الزرع بدل ذلك الجنس من الحب كبئ الزرع بالحنطة ማለት ነው። አዝርዕቱን በምን እንትን እንትን ይገዛዋል እዛ እንትኑ ውስጥ ገለባው ውስጥ ያለውን ገለባ ውስጥ በሌለው ውጭ ላይ ባለው መቀየር ማለት ነው። ሙሐቀላ ማለት ይሄ አይታወቅም። እዛ ገለባው ውስጥ ያለው ግማሹን ክርዳድ ይሆናል፣ ግማሹ ምርት ይሆናል። ከተወቃና እንትኑ ከገለባው ከወጣ በኋላ ላያንስ ይችላል። እንደተገመተው ላይሆን ይችላል። ሙሐጣላ ማለት ይሄ ከበእ ዘርዕ ፍሬም በፍሬ ነው የምናሻሽተው። በምን ሪባ ይመጣል ማለት ነው። ዝመካከል መካከል አንድ ቁና ስንዴ ተጠዋለ እሱ አዲስ ገና ያልተወቃ ስንዴ ይህ አንድ ቁና ሊሆን ይችላል ብሎ ከነገለባው ይሰጣል። ያ ገበሬዎች መካከል ይሄ ነገር የሚፈጠረው እነሱ የቆየው ስንዴና አሁኑ አዲሱ ስንዴ መካከል ልዩነት አለ። ሳትወቃው በፊት በቃ እኔ አንድ ቁና ስንዴ ልስጥህ፣ እየተወቃ ያለ የድሮ የነበረ አንተ ከገለባው ከነገለባው አዲስ የታጨደውን ስጠኝ ይለዋል። ለአንድ ቁና ይሆናል የሚባል ገምቶ ይሰጠዋል። ይሄ ክልክል ነው። ተጋባን ገብታችኋል እ አፈውት ከተባባሉ ስጦታ ይሰጣሉ። ስጦታ ሽያጭ መደረግ የለበትም ሙሐቃ ሽያጭ ከሆነ አንድ አንድ ቁና ሊሆን ይችላል የምትለውን ከነገለላው ሽጥልኝ፣ እኔ አንድ ቁና ልስጥ። ይሄ ይቻላል፣ ስጦታ አንተም ትሰጠዋለህ፣ እሱም ይሰጣል። ስጦታ ሂባ ከሆነ ማለት ነው። ሂባ ግን ሙሐቀላ የግብይት ከሆነ ሪባ ይመጣል። ያንኛው ወይ ይጎላል ወይ ይጨምራል። የአጋጣሚ እኩል እንኳን ቢሆን ራሱ አይፈቀድም። እኩል አንድ ፍሬ ባይበላለጥ እንኳን በግምት ስለሆነ የተደረገው ማለት ነው። አተግባባን? አልጀሃለቱ ቢሰውያ ከሐቂቀት ሙቃበላ ይላሉ። እኩል መሆኑን አለመሆኑን አለማወቅ ራሱ በትክክል እንደተበላለቀና ሪባ እንደተፈጠረ ነው የሚታወቀው። እንደዛ ነው የሚወሰደው ሁክሙ። ሙሐቀላ ምንድን ያልኳችሁ? ሙሐቀላ አዝርዕትን በምን መሸጥ ያልተወቃውን በተወቃው መሸጥ ማለት ነው። ተግባባን? አሪፍ እ እ ዋጋው ድረስ ሁሉም ፈላጊዎች ናቸው። ሁሉም ፈላጊዎች መሆን አለባቸው ባይሆን ካሸነፍ የሚገዛ መሆን አለበት። ደግሞ ገደብ አለው። ነብዩ ጨረታ እንትን ብለዋል። ይህንን ይህንን ይህን ባሪያ ማንም ግዛ ትናንትና ነው አይም ገዝቶታል። ያን በስምንት መቶ ከኋላ ቀርተናል አይደል? ቅራት ሰውየው አንዱ ቦሪ እኔ ከሞት አንተ ሁር ትሆናለህ ያለውን ነብዩ አውጥተው አጫርተውታል። ለማስበላት የሚደረግ ፌክ እሱ ክልክል ክልክል ለማስበላት ነው። አውቀህ ሆን ብለህ ስትወዳደር አንተ ላይ ቢያቆም የማትገዛው ከሆነ ክልክል እየሰራህ ነው። ለምሳሌ የሆነ ስትወዳደር ለጨረታው ስታወዳደር መቶ ብር ይላል አንዱ መቶ ሀምሳ ይላል እኛ ሁለት መቶ ብር ሰጥተናል አራት መቶ ብር ሰጥቻለሁ ስድስት መቶ ብር እያለ የሆነ ማክሲመም እንትን ሊኖረው ይችላል። ያ ሰው እዙ ቢቀርበት የማይገዛው ከሆነ ሰዎች እያስበላሉ። ግን ተወዳድሮ ለመግዛት ይችላል፣ ችግር የለም። ሐቂቀተን የሚገዱ መሆን አለባቸው የሚጠበቁት። ማስበላት እዚህኛው ላይ ነጅሱ ላይ እኮ ሰዎችን ለማስበላት ምን አድርጎ ነው ራሱ አይፈልገውም። ሌላን ሰው ለማስበላት ብሎ ኬክ ሰርቶ ነው በኢጅማ ክልክል የሆነው ማለት ነው። እንደነዚህ ዋጋውን የሚያስጨምረው ሰውዬ ወይንም እቃዋን መድህ የሚያደርጋትና በጣም ጥሩነቷንና ጥሩ ንጹህ እቃ እንደሆነች የሚገልጸው ሰውዬ መግዛት ፈልጎ ሳይሆን ሌላውን የሚጠይቀውን ሰውዬ ምን ለማለት ነው እንዲገዛ ለመቀስቀስ ነው የምጠቀመው። ይሄን ተባባናል። ጨረታ መካከል ሶስት ሰዎች ሲወዳደሩ ራሱ ብሩ እዛው ራሱ ላይ ተቀረ የማይገዛ ከሆነ ሌሎችን ገፋፍቶ ነገሩ ውስጥ ለመክተት ነው። የዛን ጊዜ ክልክል ይሆናል። ነሽ ነው የሚሆነው። አልገባችሁም? ነው ሙሐቀላ ይባላል። አለ ሙሐቀላ ሙሐቀላ ማለት ምንድን ነው? ሙሐቀላ የአዝርዕት ነው። ስንዴ፣ በቆሎ ምናምን የምንለው ሙሐቀላ ወልሙዛበና ሙዛበናም ከልክለዋል ነብዩ አለይሂ ሰላቱ ወሰላም። ሙዛበና ማለት ደግሞ እዛፉ ላይ ፍሬው እያለ የቴምር ፍሬ ምድር ላይ ባለው ቴምር መሸጥ ማለት ነው። ሙዛበና ሙዛበናም ክልክል አንድ ቁና ቴምር ትሰጠዋለህ። እዛፉ ላይ ቴምር እያለ ይህ አንድ ቁና ሊሆን ይችላል። በግምቱ ሰጥተዋለህ። ይሄ ሙዛበና ይሉታል። የአዝርዕቱ ምን ይባላል? ሙሐቀላ የፍሬ የፍራፍሬው ምን ይባላል? ሙዛበና ይባላል። ይሄም ክልክል ነው። አሁንም ምን ሊመጣ ይችላል? እ ሊጎድ ሊጨምር ይችላል። እኩል ሆኖ ቢገኝ አጋጣሚ እኩል ሆኖ ቢገኝ እንኳን ይቻላል። መጀመሪያ ሳይታወቅ የተሸጠ ነገር ከሐቂቀት የሚቋቋላ እንደተበላለጠ ነው የሚታይ። የአጋጣሚ ሆኖ እኩል ቢሆን እንኳን አይፈቀድም። ሲደርቅ ሊጨምር ይችላል ወይ ሊቀንስ ይችላል አናውቅም። عن جابر بن عبد الله رضي الله تعالى عنهما نهى رسول الله صلى الله عليه وسلم عن المحقلة ሙዛበና ምንድን አልኳችሁ? የፍራፍሬ ሙሐቀላ የአዝርዕት የአዝርዕት ምን የተወቃውን ባልተወቃው። ሙዛበና ማለት ደግሞ ዛፉ ላይ ያለው የተምር ፍሬ መሬት ባለው ተምር አተገበን ወልሙኻበራ ነብዩ አለይሂ ሰላቱ ወሰላም ሙኻበራንም ከልክለዋል። ሙኻበራ ማለት የኩል የጋራ ምናምን የሚሰጥ መሬት ነው። ወይል ሙዛራአቱ ወይል ሙዓመለቱ አልአርድ ቢበዕድ ማ ምና ከኒስ ወስሉት አውሩቡዕ መሰል ወለይሰ ሀዛ መምኑዕ ሙጥለቅ ለምሳሌ በዚህ በኩል ያለውን መሬት ለራስህ ረስ፣ ይህንኛውን ደግሞ ለኔ ረስልኝ። ይሄ ክልክል ነው። አንድ ሰው ገበሬ ብዛት ገበሬዎች ውስጥ ነው የሚገኘው። መሬቱን ትርፍ የጋራ ይሰጠዋል ለሰውዬ ማለት ምን እንትን ሲለው ግማሹን ከዚህ በታች ያለው ለራስ ረስ ከዚህ በላይ ያለውን ደግሞ ለኔ ረስልኝ ይለዋል። እንደዛ አይቻልም። ለምን የራሱን አሳምሮ ሊያርስ ይችላል። የዚህኛውን ደግሞ ሊያስበላው ይችላል። አይታወቅም። አንድ ላይ አርሶ ሙሉውን ግን አንድ ሶስተኛ ወይንም ሲቆ ምናምን የሚባል አለ አይደል? ወይ አንድ አራተኛውን ትወስዳለህ፣ እኩል ትወስዳለህ። ይቻላል፣ ችግር የለም። ይሄ ይቻላል። መሬቱን ሙሉውን አርሶ አንድ ሶስተኛውን ትወስዳለህ። ይሄ ይቻላል። ሙዛራ ይባላል። ይሄ ይቻላል። ሙኻበራው ግን አይፈቀድም። ሙኻበራ ማለት አንተ አንድ ሄክታር መሬት ካለህ የተወሰነ ቆርጠህ ትሰጠውና ይሄንን ለራስህ ረስ ከዚህ በዚህ መለስ ያለውን ደግሞ ለኔ ረስልኝ አይፈቀድም። ይሄ ለምን ከተባለ ይሄንኛው ይዝና ይሄንኛው ላይ ይዝ ይችላል። የዛን ሰዓት ምን ሆነ? አንዱ ሰው ብቻውን ነው ከስሮ የሚሄደው። አሁን ላይ ግን ሁሉንም አርሰ አንድ ሶስተኛው ውሰድ ካልከው ብትከስሩም ትርፋማ ብትሆኑም ሁለቱም ተያይዘው ነው የሚያድጉትም የሚወድቁትም። መሬቱን ከፍሎ ከሰጠው ግን አይቻልም። ገብቷችኋል ያልኩት መሐበራ መሬትን ቆርጦ መስጠት አገባችሁ መሰለኝ። ግልጽ ነው አይደል? አንድ ሄክታር መሬት ካለ 0.5 ነጥብ ከዛ ውጭ ያለውን ደግሞ ለኔ ረስልኝ ትለዋል። ይሄ አይፈቀድም። ተጋብተናል። እሺ አንድ ሶስተኛ እረስና መሬቱን አንድ ሶስተኛ ውሰድ ቢለው ሙኻበራ ማለት ይሄ አለው ገብቷችሁ ከሆነ ማለት ነው እ እንደዚህ መሬቱ በተለያየ ቦታ ያንኛውን ለራስ ይሄንኛውን ለኔ ሙሐበራ አሁንም እኮ ሙሐበራ እኮ ያው እኮ ምክንያቱም ሙሐበራነት ምን አለ መሰለህ በመካከል ላይ ድንበር መኖሯ እኮ አይደለም ጥፋት ያመጣው ለሁለቱ ሁለት የምትከፍልባት ቦታ አይደለችም ያመጣችው ይሄን ለራስ ረስና ይሄን ለኔ ረስ የምትለው ከሆነ ግን ምን ያደርጋል? የራሱን አተማምሮ አረሙንም ምኑንም አንከባክቦ ይይዛል። የግሉ ስለሆነ ያንተን ደግሞ ሲላ ይለዋል። ይሄ ነገር አደጋ ይፈጥራል። ሚዛአት ጭቅጭቅ እያመጣ ነበር በዘመኑ ነብዩ ሲከለከሉ የስለሙ ሀዛ ወያህልክ ሀዛ ይህንኛው ጠፋና ይህንኛው ጥሩ ሊሆን ይችላል። በዛን ሰዓት ሚዛአት ጭቅጭቅ ሰዎች ገበሬዎች መካከል ተፈጥሮ ነበር። የራስን አሳምራ አርተህ ይህንን እንደዛ አድርገህ ጭቅጭቅ ተፈጠረ። ግን መሬቱን ሙሉውን ትርፌ ጋር ይሄንንም ይሄንንም ይሄንንም ምን ታደርገዋለህ? ሲሶው ሰጥ ትለዋለህ። አንድ ሶስተኛውን ትበላለህ ካልከው ሲሰራ የሚሰራው አንድ ሶስተኛውን ብዙ ለማግኘት አሳምሯል። አንድ ሶስተኛው እንዲበዛለት በዛው ምግብ መንገዱ ላንተም ሰራ ማለት ነው። አልገባችሁም? በጣም ይገባል። ጠይቁ ካልገባችሁ Thank ለደመወዙ ማለት ለደመወዝ ማለት ነው። ገበሬ አድርገው እንደዛ ይሰጣሉ። ደመወዝ ክፍያ ተደርጎለት ሙኻበራ ሳይሆን ደሞዝ ተደርጎለት ቆርጠው ይሰጡትና ለአንተ እንትን ማለት ይሄ ይሆናል ለደመወዙ ይሰጡታል። መጀመሪያ ውጭ ላይ ብር የምትሰጠው ማለት ነው። ለምሳሌ የተወሰነች ብር የምትሰጠው ከሆነ ሺ ብር ብር ከምትሰጠው ለአንተ ጉልማ የሆነች ነገር ማደጊያ ትሆናለች ብለህ በጎን ትሰጠዋለህ። ይሄንኛውን ይሰራል፣ ያንኛው ደመወዙ ችግር የለም። ሙኻበራ ትርፍ እንትን የሚሉት ሙኻበራ የሚሉት መሬትን በመሬት እንደዚህ የሚቀያየሩት ነው። ይሄንኛውን ለኔ ረስ፣ ይሄንኛውን ላንተ ረስ ብለው የሚሰጣጡት። ያንኛው እኮ ቆርጠህ የምትሰጠው ነው፣ ደመወዝ ዝም ብለህ የምትሰጠው የሙኻበራ የመሬትና የመሬት ስምምነት ሳይሆን በደመወዝ መልክ የምትሰጠው አለ። እሷ ችግር የለም። እቤትም ውስጥ ራሱ ይሰጣል ለቤት መሬቱን የምታከራየው ምን መሰለ? አሁን መሬትና መሬት መሬትን ለመሬት ዋጋ አድርገህ ነው እዚህኛው ላይ የሚሰጠው ሙኻበራ የሚባለውን መሬት ትቆርጥና ይሄንኛው መሬት ለኔ ይሄንኛው ለአንተ የዚህኛው እና የዚህኛው ስምምነት ነው። የመሬትና የመሬት ዋጋና ገዥና ተሻሻጭ አድርገህ ነው የምታስበው። ይሄንኛው እንደ ደሞዝ አድርጎ ለራሱ ስል እንደ ክፍያ ይሆንልህ ብለው ቆርጠው ይሰጣሉ። ጉልማ ምናምን ነገር ነው መሰል የሚለው ይሰጧቸውና ለማደጊያ ያንኛው ገበሬ ሆኖ ይሰራል። በቃ normal የሚሰራው ራሱ አንድ መሬት ሁለት መሬት ምናምን አይደለም፣ ሌላ ስራ ራሱ ይሰራል። በጣም ብዙ ነገር ደሞዝ ነው። ያንኛው ደሞዝ ነው ደሞዝ ነው። ምን ድለላ? አዎ ይፈቀዳል። ድለላ إذا كان على በይዕን ሰሒህን ትክክለኛ በሆነ ንግድ system ላይ ከሆነ ድለላ ይቻላል። ድለላ ውሸት የሚቀላቀልበት ከሆነ ሪባ የሚመጣበት ከሆነ ከኋላ እንደምንሰራው ነገር ነው የድለላው ትርጉም የሚሰጠው። ድለላው በ محرمات ላይ ድለላው ሸሪዓ በማይፈቅደው ላይ ከሆነ ድለላው ሐራም ነው። ድለላ የሚባለው ነገር ሐራም አይደለም። የድለላው አይነት ሐራም ሊሆን ይችላል። ከኋላ እንደሚሰራው እንዳሰራሩ ታይቶ ማለት ነው። እንቀረዋለን እ ክልክል ነው። ክልክል እኮ ያ ክልክል ነው። ኤጀንሲ ክልክል ነው በምን አይነት መልኩ የሚፈቀድ ይመስላችኋል? ሴት ልጅ የት ነው? እኮ ነው የሚሰራው። ሱብሃንአላህ እዛ ሂዳ ሰርታ ድሃ ቤተሰቧን መርዳቷን አይደለም ማየት ያለበት አልጋያ አትበርሩ ይላል። ይህ እኮ ቃዒደተን ኩልያ እኮ ናት። በዚህ ሸሪዓው የምትሄድ እኮ ናት። ከላይ ያለውን ፍሬ እሷ የምታመጣውን ገንዘብ ሳይሆን የምትሄድበትን አካሄድ ነው። ምን አይነት አዘቅት ውስጥ እንደሚከተል እንደምትገባ ስለላ ቤት እየደለልክ ለምሳሌ የሚከራይ ቤት ካለ እዚህ ቦታ ኪራይ አለ ትላለህ። ታከራይና የተወሰነ ጥቅም ታገኛለህ። ስንት የድለላ አይነት አለ። ኧረ ከድር ግባ ውሸት ውሸት ካለበት ውሸት ካለበት ክልክል ነው። መሬትን ለምሳሌ እንዴት አንድ ሄክታር መሬት አለ ትገዛለህ፣ እከሌ ጋር እኔ አሳይሃለሁ። የሆነ ሰው መሬት አለው እና ትገዛለህ ብሎ አንተ አጋጣሚ ኢንቨስተር ልትሆን ትችላለህ። ሊወስድህ ነው። አሰማምሮ መሬት ነው ጥሩ ነው። ምን ዝንጀሮ የለበትም፣ አረሙ አይበዛም ምናምን እንደዛ አይነት ብዙ ዝንጀሮዎች እያሉ ዝንጀሮ የለም ብለህ ከሆነ እያስበላ ነው። ክልክል ነው። ወላኪን መሬት እንዳገኝ ኢንቨስተሩን አንተ ጠቁመህ ከሰውየው ከመሬቱ ባለቤት ጋር አገናኝተህ ጥቅም ልታገኝ ትችላለህ። ይህም ትችላለህ። ለመኪና ድለላ ላይ የሚሰሩ ሰዎች አሉ አይደል እንዴ? መኪና የሚደልሉ አለ አይደል? መኪና ካስመጪዎች ሁለት ሀብታሞችን ያገናኛሉ። መኪና የሚገዛውና መኪና የሚሸጠው እዚህ መካከል ላይ ደላላ ሆነው ጥቅም ያገኛሉ። ይህንኛው መኪናው ለምሳሌ አንድ ነጥብ ሁለት ሚሊዮን የሚሸጥ ከሆነ እነሱ አንድ ነጥብ ሶስት ሚሊዮን ትገዛዋለህ ይለዋል። አዎ ደላላ ነው። ከዛ ምን ያገኛል ማለት ነው። ወደ መቶ ሺህ ምናምን ጥቅም ሊያገኝ ይችላል በአንድ መኪና ላይ። እንደዚህ አይነት ድለላ በዙ ላይ ብቻ ተሰማራ ሰው አለ። ድለላው ክልክል አይደለም፣ ግን የሚያደርገው ውሸት እየተናገረ በቃ የእንትኑን የቻይናውን ጃፓን ነው እያለ የጀርመን እቃ ነው እያለ የጀርመን መድኃኒት ነው እያለ የሂንዱን የሚናገር ከሆነ በጣም የሚገርም እሺ፣ አጥቢ ደላላ ነው መጥፎ ነው። ወልሙኻበራ ሙኻበራ ሙኻበራ ምንድን ነው? መሬትን ቆርጦ ቆርጦ ይህን ለኔ ረስ ይህን ላንተ ረስ وعن الثنيا ثنيا ም exceptional ንም ነብዩ ከልክለዋል። exceptional إلا أن تعلم የታወቀች እንደሁ እንጂ የታወቀ እንደሁ እንጂ exceptional እዛ አካባቢ ያሉ በጎችን ሸጨልሃለሁ ሁለቱ ሲቀሩ አለ። የቷና የቷ ሲቀሩ ማለት ድሮ ይሻሻጡ ነበርና ነው። አሁን ስናየው እኮ በጣም የሚያስቅ ነገር ማለት ከኋላ ጀምሮ እስካሁን ስንቀራ የነበረው አረቦች ሲሰሩት የነበረ ነው። እቃዎች አሉ። እዛ አካባቢ ያሉትን እቃዎች እንዳለ አስሩንም እቃ ሸጭላለሁ፣ ባይሆን ሁለቱ ሲቀር አልከው። የትኛው ሁለቱ የቷን ነው አይታው ተመሳሳይ እቃ በተመሳሳይ እንትን በሴንቲሜትር የሚሆን በምንም ይሁን መጠናቸው ተመሳሳይ አንድ አይነት identical ካለ ችግር የለም። ሁለቱ ሲቀር ብትል ሁለቱ እቃ ሊቀር ይችላል። ምንም ጣጣ የለም። አስሩን በጎች ሸጭላለሁ፣ ሁለቱ ሲቀሩ አልከው። ثنيا exceptional ማውጣት አይቻልም። ኢላ አንቱ አለም ኤክሰፕሽናል የምናደርገው በግልጽ የታወቀ እንደሆነ እንጂ እነዚህን በጎች ሸጭላለሁ አስሩንም ይችኛ ከኋላ ያለችውና ሁለቱ ሲቀሩ ካልክ መዕሉም ሆኗል። ይሄ ይቻላል። አሁንም ወአን ሱንያ ኤክሰፕሽን አለ ከልክለዋል ነብዩ عليه الصلاة والسلام إلا أن تعلم የታወቀ እንደሆነ ሲቀን እንጂ ኤክሰፕሽን አለ። አተግባባን አስር ሸሚ እዚህ ያሉትን አስሩንም ሸሚዞ ይሸጭላለሁ ሁለቱ ሲቀሩ አይባልም። እንደዚህ አይነት ንግድ ላይ ሊከሰት ይችላል። አላህ አለ ነጋዴ ሆነ ያውቀዋል። አስሩን ሸሚዞች እኔ በእንትን አስራ ሁለት ሸሚዞች አሉ እዚህ እንትን ውስጥ አስራ ሁለት ሸሚዞች አሉ። እምን ውስጥ ደርዘን ውስጥ አስራ ሁለት ሸሚዝ አለ። አስሩን ሸጬላለሁ ሁለቱ ሲቀር አይቻልም። እንደዚህ አይነት ገበያ ይሄንኛው ይሄ ጥቁሩ ሸሚዝና ነጭ ሸሚዝ እነዚህ ሁለቱ ሲቀሩ ሸጬላለሁ። ይሄ ይቻላል። ኤክሰፕሽናል የምታወጣው መታወቅ አለበት። ዋጋው ሊጨምር ሊቀንስ ወይንም ደግሞ የሆነ ነገር ልታከስሩ ትችላለህ። هذا معلوم لعله يحدث هيك ግልጽ ነው አይደል? رواه الخمسة لابن ماجه وصححه الترمذي በሐሳብ ነጋዴዎች እኮ ወአን አነስ ረዲየላሁ ተዓላ አንሁ ቃል ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ከልክለዋል። አኔል ሙሐቀላ ሙሐቀላን ከልክለዋል። ማማዕነል ሙሐቀላ ሙሐቀላ ማለት ምን ምን ምን ነበር? የተወቃውን ባልተወቃው ወይም ደግሞ መሬት ላይ ያለውን እህል ገለባ ውስጥ ባለው ማለት ነው። የተወቃውን ባልተወቃ ወልሙኻበራ ሙኻበራ ወበይዑ ቲማር ወልሑቡብ ቀብለ አየብዶ ሰላሑሃ ገና ጥቅም ላይ ይዋል አይዋል ያልታወቀን እሸት መሸጥ ሙኻበራ ማለት እሸትን መሸጥ ማለት ነው። እሸትን መሸጥ ሙኻበራ ይባላል። እሸትን የአጋጣሚ ውርጭ ከመታው ወይንም የሆነ ነገር ከተፈጠረ ድንገት ምን ሊፈጠር ይችላል? ፍሬው ላይጠቅም ይችላል። በዕደ ቡድዊ ሰላሂህ ነው። ቡድወ ሰላህ ማለት ጥቅሙ ወይም ከመጎመራቱ በፊት ጥቅም አይ ከመዋሉ በፊት ገና እሸትን ጭጭ እሸት እያለ ማለት ገና ለጋ እሸት እያለ ገብታችኋል? እሸትን አይደለም እሸትን ሳይሆን ገና ለጋ የሆነው በዕደ ቡዱዊ ሶላህ ለሰው መጥቀሙ ግልጽ ከመሆኑ በፊት ያለን አዝርዕት ወይንም ደግሞ ፍራፍሬን መሸጥ አይፈቀድም። እሱም ሙኻበራ ይባላል። ሙኻበራ የበይዕ ወርዶች ናቸው። እነዚህ በይዕ ውስጥ የሚመጡ ወርዶች ናቸው። ሙሓቀላ፣ ሙዛበና፣ ሙኻበራ፣ ሙኻበራ፣ ሙላመሳ፣ ሙናበዛ እነዚህ እነዚህ የመሳሰሉ እበይ እጥ የሚመጡ ናቸው። ስጋ ቤት ሶላት አታገኛል። ምኑ መጀመሪያ መቶ ኪሎ ከነበረ በሸት ቡና ስም ይለጠዋል። ሪባ ግን እነሱ መካከል አለ ቡና መጀመሪያም ደግሞ እንትን አይደለም መጀመሪያም እንትን አይደለም የቡና እሸት ገዛ ነው የሚባለው። ለምሳሌ እሸት እኮ መግዛት ትችላለህ በብር እሸት ውጭ ላይ እሸትንና ደረቁን ለምሳሌ አንድ ራስ በቆሎ አለ እሸት ገና ያልደረቀ አንድ ሻት በቆሎ ደግሞ እንትን ካለ እሱን ማገዛ እንትን ማለት ማቀየር አትችልም፣ አይታወቅምና ይህንኛው ለእንትን ሊበዛ ይችላል። እሸት ደግሞ በቆሎ እሸትን እሸቱ መጥቀሙን ካወቅክ በኋላ መግዛት ይቻላል። ግን ምንም መጥቀሙ ያልታወቀ ገና ገና ምንም በቃ ሊነከስ የማይችል ነገር እንትኑ የሚወጣበት አለ አይደል? የዛን ሰዓት መሸጥ አይፈቀድም። ቀብለ ብዙ ይበሳ ሷላህ አይገባችሁም ገና ለሰዎች መጥቀሙ ግልጽ ከመሆኑ በፊት እሸት ከሆነም ይጠቅማል። የዛን ሰዓትማ መሸጥ ትችላለህ። እሸትም በደረቅ ግን አይቻልም። እሸትም በብር ትገዛለህ። በቆሎ እሸትም ማለት ነው። መብላት የሚቻልበት ደረጃ ላይ ከደረሰ በኋላ ይቻላል። ሙኻበራ ማለት ግን ምን ማለት ነው? ገና ለጥቅም ያልደረሰ ሊነከስ የማይችል ገና ብቅ ብቅ እያሉ ያሉትን እሱ ምንም አይጠቅም ለጋ ማለት ነው። ገና ሙኻበራ ማለት ሊኖር አይ አንድ የምንጠቀመው ነገር ይኖራል። እኩል ከታች እንዳታደርገው መጥፎን በቃ ተቀላቅሎ በግልጽ ከሆነ ንገራቸው አንተ ደብቀ የሆነ ነገር ትርፋማ ለማድረግ ደረጃውን በእንትን ደረጃው በቀነሰ ቁጥር አንተ ያንተም ዋጋ ራሱ ሊቀንስ ይችላል። ሁኔታዎችን ለሽወዳ መጠቀም የለብንም እንጂ ቀላቅለህ ልትሸጥ ትችላለህ። ግን ግልጽ አድርገው መቀላቀልህ። ለምሳሌ ሰዎች ሚዛን እንዲመዝንላቸው ምን ያደርጋሉ? እህሉን ጥሩውን ስንዴ ከላይ ያደርጉትና መጥፎውን ስንዴ ከስር ያደርጉታል። ወይ ነጭ ጤፍ ከላይ ያደርጉና ቀዩን ጤፍ ከስር ያደርጉታል። በአንድ ላይ ይመዘናል። በምን ሂሳብ? በነጭ ጤፍ ሂሳብ ያደርጉታል። ታዳረሽ ይረጅም መን ገሸነ ለይሰ ሚና ብለዋል ነብዩ አለይሂ ሰላቱ ወሰላም። ይሄ ገሽ ነው። ወይንም ቅቤው ውስጥ ሙዝ ይጨምራሉ፣ እንትኑ ውስጥ ደግሞ ሸክላ ይጨምራሉ። የተለያየ ነገር አላቸው የሚሰሩ አይደል? በጣም ብዙ ነገር አለ። እጅግ በጣም የሚሰራ ስራ ነው። እሱ እሱ ነው። ኢንሻአላህ እናያለን። አኔል ነብዩ ሙሐቀላን ከልክለዋል። ሙሐቀላ ምንድን አልኳችሁ? ገለባ ውስጥ ያለን በተወቀው ወል ሙኻደራ ሙኻደራ ምንድን ነው? እሸት ብቻ እንዳትሉ፣ እሸት ክልክል ነው እንዳትሉ። ትናንትና ዱቤ ዱቤ ክልክል ነው እንዴ? ትናንትና ዱቤ ልክ ዱቤ መሸጥና ዱቤ መግዛት ክልክል አድርገን የወሰድንበት ነገር አለ። ያ ነገር ይዛችሁ ሄዳችሁ ልጆች አላችሁ ለአለው ዱቤ ሳይሆን ክልክል የነበረው የትናንትናው መንገድ አለበት። ዱቤ ሳይሆን የብርና የወርቅ ዱቤ መገዛዛት አይቻልም ነው የተባለው። ልብስም በዱቤ መግዛት ትችላለህ። አንድ ሸሚዝ ስጠኝ፣ ተነጎዳ እሰጥሃለሁ፣ የዛሬ ወር ገንዘቡን እሰጥሃለሁ ትችላለህ። እህልም አንድ ቁና እህል ስጠኝ፣ ገንዘቡን የምሰጥ ባይሆን ከወር በኋላ ነው ትችላለህ። ግን ምን ስጠኝ ይህንን ወርቅ በብር በብር ልግዛ ካልከው ዛሬውኑ ወርቁን ተቀብለ ብሩን ዛሬውኑ መስጠት አለብን። ሪበነት እንዳይፈጠር ተመሳሳይ ዋጋ ስለሆኑ ክልክል ነው። እህልም በእህል ከሆነ እህልም በእህል ምንን ይመስል ስንዴን በስንደ ካደረስ እኩል መሆን አለበት፣ አሁኑ መሆን አለበት። ሪበው የሆኑ ነገራቶች ላይ ማለት ነው። ሪበው ያልሆነን ግን እህልን በብር የምትገዛ ከሆነ አለያይተ ማለት ነው። ይሄ ችግር የለም። እህልም በብር ከሆነ እህሉን ዛሬ ተወስድና በዱቤ ሌላ ጊዜ ብሩን ትሰጠዋለህ። ብርን በወርቅ ወርቅም በብር እያገበያየ ከሆነ ግን ማበላለጥ ትችላለህ። ግን ዛሬውኑ እጅ መሰጣጠት አለበት። ዱቤ የተከለከለው ሪባ ነገራቶች ላይ እንጂ ሌላው ላይ እንዳይመስላችሁ ተቃራኒ ነገር ነው። ትናንትና የሆነ ነገር ይዛችሁ ሄዳችሁ ነገር አለ ሙሐዶራን ከልክለዋል ነብዩ አለይሂ ሰላቱ ወሰለም ወልሙላመሳ ሙላመሳንም ከልክለዋል ወልሙላመሳ ሙላመሳን ሙላመሳን ከልክለዋል ሙላመሳ ማለት ቢአየል መሰ ዋሂድ ሚንሁማ ሰውበት ዋሂድ ቢገይሪ ተአሙል ዝም ብለህ የነካውን ልብስ ይሸጭልሃለሁ ሙላመሳ ማለት የነካውን ልብስ ይሸጭልሃለሁ ያለምንም አገላብጠ ምን ሳትል ምን ድሮ ስለሚሰሩት ነው። በአሁኑ ሰዓት እኮ አይሰራም። ጅልነት ነው አይደል የሚመስለው? ነብዩ በከለከሉ ጊዜ ግን ሲፈራ ስለነበር ነው። ሙላመታ ማለት የነካሁን ልብስ እሸጭልሃለሁ ወይም የነካሁትን ልብስ እሸጭልሃለሁ የሚባል ነገር ማለት ነው። ሙላመታ መነካካት ማለት ነው። የንክኪ ገበያ እሱም ክልክል ነው። ምኑን እዚህ ጋር ታፈርና በእኔ ከአንዱን ከመጣ እንግዲህ አንዱ አለ ምን እሱ ቁማር በሚሰራው ቁማር ቁማር ቁማር ነው ኤችአይቪ ቻሪቲ ቻሪቲ እዛ ሄዳችሁ ቆማችሁ ማትይ ነበር ወላሂ ሙቃመራ እየተደረገ ምንም እንዳያጅባችሁ ጀበናን ሲሰብር ምን እንትን ሲሉ ተዋችሁ አጋጣሚ በዛ ትለፉ እያልኳቸው አይደለም ስትሄዱ ልታዩ ትችላላችሁ። ግን እዛ ቁመህ እንደዛ አትመለከት። ምንም አጅብ አይደለም። እና መጥፎች ናቸው። ይሄ ሙቃመራ ወልሙላመሳ የንክኪ የንክኪ የነካውን ሲጠላሉ ምናምን ወልሙናበዛ የመወራወር የመወራወርም ገበያ የመወራወር ሙናበዛ ትናንት ነግሬያቸዋለሁ። ሙናበዛ ምን ነበር? ሙናበዛ የወረወርኩልህ ልብስ ሽጭልሃለሁ፣ ወይንም ደግሞ የመታኸውን ልብስ ሽጭልሃለሁ። ድንጋይ ወርውርና ሐፋት ብለን ተናንቀርተናል አይደል? የጠጠር መወርወር ገበያ እሱም ክልክል ነው። ጠጠሩን ተወረውርና ከሁለት አንዱ ወይ ከሶስት ከአስር ልብስ አንዱ ላይ አረፈውን ሸጭልሃል። ክልክል ነው። ለምን አይታወቅም፣ መጅሁል ነው። የትኛው ልብስ ላይ ነው ይጥበበው ይስፋበው አይታወቅም። አይነት እንዳይፈጠር ያደርጉት ነበር። አሁን ላይ ጅልነት ይመስላችሁ እ ያደርጉት ነበርና ነው ዶሮ ዶሮ ዶሮ ورد في الصحيحين عن ابي سعيد في تفسيرهما ان الملامسه لمس الرجل ثوب الاخر بيده بالليل او النهار ولا يقلبه. ايش ረዋሁ ወልሙዛበና ሙዛበና ማለት ምንድነው ብያችኋለሁ። ቴምሩን እዛፉ ላይ ያለውን ቴም ያለውን የቴምር እሸት ምድር ላይ ባለው ቴምር ባለው ቴምር ማለት ነው። ይሄን ማሻሻጥም ክልክ ነው። በዚህ መገበያ ምን ሪባ ይፈጠራልና ሙኻበራ እሸትን ሙዝ ማለት ነው። ገና ያልቀላው እሱ ግን ይሄ ሙዝ ላይበላሽ ይችላል። ሲቆርጡት እሸቱ ገና ገና ለዛ ነገር ወይንም ደግሞ ለመጥላት ስናስቀምጠው ይቀላና ለመመገብ የሚደርስበት ጊዜ ማለት የዛን ሰዓት ቆርጠውት ከሆነ ችግር የለም። ወላኪን ቀብለ ቡዱው ሶላህ ይሄ ኮሽ ይሄ ሙዝ እኮ ሊቀላ አይችልም እንደውም ይበላሻል እንጂ የምንልበት ደረጃ ላይ ከሆነ የቆረጡት ያ ክልክል ነው፣ መግዛት ማይፈቀድም፣ መሸጡ ክልክል ነው። ተግባባን አይደል? አልገባችሁም መሰለኝ። አረ በጣም ግልጽ ነው። ኢንሻአላህ وعن طاووس كطاووس የተዘገበ ነው طاووس عن ابن عباس رضي الله تعالى عنهما قال قال رسول الله صلى الله عليه وسلم يا الله መላእክተኛ እንዲህ ብለዋል ይለናል طاووس طاووس أبو عبد الله طاووس ابن كيسان الحميري مولاهم الفارسي وقال اسمه ዘክዋን ይባላል ወጣውስ ይባላል ጣውስ የሚለው ለቀብ ነው ቅጽል ስሙ እንጂ ዘክዋን ነው ስሙ ይላሉ ሲቀቱን ፈቂሁን ፋዲል ታማኝ ሰው ተቂ ይሁን እጅግ ያረዳድ ብቃት ያለው ፋድሉን ታላቅ ሰው ነበር። ሚነ ታሪካ በሶስተኛው ጠበቃ ላይ የሚገኝ ነው። ማለት ሶስተኛው ጠበቃ ሶስተኛው ባሽ ማለት ነው። ከንትኑ ከሰሃቢዎች ሶስተኛው ባሽ ላይ ያለ ሰው ነው። ሶስተኛው ጠበቃ ላይ ያለ ነው። ቃለ አድረክቱ 50 ምን ሰሓባ ሀምሳ ሰሓባዎች አግኝቻለሁኝ ይላል። ቃለ እብኑ ዐባስ እብኑ ዐባስ ይላል እኒ እኔ ለአظن ጣውሰን ጣውሰን አስበዋለሁኝ አለ ምን አህል ጀና የጀነት ሰው ነው ብዬ አስባለሁ አለ ጣውስ ማለት ከማቃለ ጣውስ ስንቀራ ራሱ ሲጥ ይሆነ በተፍሲር ላይ የብኑ አባስ ተማሪ ነው ተማሪያቸው ነው ለብኑ አባስ አምላክ ሙፈሲር ወቃለ አምር ብኑ ዲናር እንዲላል ማ ረአይቱ ምስለ የጣውስን አይነት ሰውኔ በሁለት እግሩ መሄድ አይቻለቅማል ማተሰነ በአንድ መቶ ስድስት ዓመተ ሂጅራ ነው የሞተው እዛው ጥግ ከመቼ ከነማን ነው ማለት ነው ሚን ሰለፍ ይለ አሳለ ከሰለፉን አሳለ አንዱ ነው ጣው ጣውስ ቃል ምን አባስ ከነ አባስ ይዞ ነው የምን አባስ ተማሪ ነው ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ ብለዋል ብሎ እብኑ አባስ ነገረኝ እያለ ነው ጣውስ ምን አሉ የአላህ መላእክተኛ ላተለቀው ሩክባን ነጋዴዎችን አትገናኟቸው መንገድ ላይ እየጠበቃቸው ወላየቢ አይሽጥ ሀዲሩን የከተሜው ሰው ሊባድን የገጠሩ ሰው ደላላ ሆኖ አይሽጥ ይሄ ክልክል ነው አሉ ነብዩ አለይሂ ሰላቱ ወሰለም። ላተለቀው ሩክባን ነጋዴዎችን መንገድ ላይ ገበያ ጫፍ ላይ አጠብቋቸው ምን ለማድረግ ነው? ነጋዴዎች ጫፍ ላይ ከገበያ ውጭ ይጠብቁና እዚሁ ያስቀሯቸዋል። እህል ይዘው የሚገቡትን ወደ ከተማ ወደ ገበያው እዚሁ ምን ያደርጓቸዋል? በቃ ይሄን ይሄን ያክል ልግዛ፣ ሚዛን ይሄን ያክል ይሄን ያክል እዚሁ ያደናብሯቸውና ይገዟቸዋል። ገበያ ውስጥ ግን ምን ሆኖ ሊሆን ይችላል? ተወዶ ሊሆን ይችላል። ሀታ ራሱ በኺያር ላይ ናቸው። እንደዛ አድርገው አታለዋቸው ቢሸጡላቸው ገበያ ከገቡ በኋላ ተወዶ ቢያገኙት ማስመለስ ይችላሉ። የሸሪዓችን ማለት ነው። ነብዩም አለይሂ ሰላቱ ሰላም ከልክለዋል። ይሄን ላ ተለቀው ሩክባን ሩክማን ማለት ነጋዴዎችን ነጋዴዎችን ከተማ ጫፍ እየጠበቃችሁ ምን አትበሏቸው፣ አትግዟቸው ለትርፋ ብላችሁ እዛ ለመሸጥ ማለት ነው። ይዘው ከገቡ በኋላ በራሳቸው ይሸጣሉ። ነጋዴዎችን እነዚህን የሚያጨናንቁት አልተግባባንም። ሲጠብቋቸው ከተማ ጫፍ ላይ ገበያ ከመግባታቸው በፊት የሚጠብቁትም ሆን ብለው ነው። ገበያ ከገቡ በኋላ ገበያ መካከል ላይ ሚዛኑን አቁሞ መግዛት ይችላል ሰውዬ፣ ችግር የለም። ገበያ ጫፍ ላይ ግን ሳይገቡ በፊት ተመኑን ሳያውቁ ይጨምር አይጨምር ከማውቃቸው በፊት መንገድ ላይ ጠብቆ ሰዎችን ግን እንትን ማለት መግዛት ክልክል ነው። ላ ተለቀው ሩክባን አሉ ነብዩ አለይሂ ሰላቱ ወሰላም ነጋዴዎችን መንገድ ላይ አጠብቋቸው ከከተማዎች ወላ የቢ አይሽ ሐዲሩን የከተሜው ሰው ሊባድን ለገጠሩ ሰው አይሰጥለት። ምን ማለትን ይመስል ነው? ማያቅ ከሆነ ማያሳምር ከሆነ የገበያ ብቃት ከሌለ ሰው ይሸጥለታል። ምን ሆነ ደላላ ወይንም ደግሞ ኃላፊ ሆኖ ሊሸጥለት ይችላል። እዚህ ግን የታሰበ ነገር አለ ሲከለከል። ነብዩ አለይሂ ሰላቱ ወሰላም የከተሜው ሰው ለገጠሩ ሰው አይሰጥለት። አምጣ እህሉን እኔ ጋር አስቀምጠው ችግር የለም እኔ ቀስ ብዬ አልተበሩት ሸይአን ፈሸይአን ቀስ ብዬ ነው ይሸጥልሃለሁ ይለዋል። ይሄ ሰውዬ ምን ለማግኘት ነው? የራሱን ጥቅም ለማካበት ነው። ይችን ያደርጋሉ። እንደዚህ አይነት በገበያ ላይ ደግሞ ጭንቀት ይፈጥራሉ ወይንም ጥበት ይፈጥራሉ። ይሄ ክልክል አልገባችሁም? ገባችሁ? ገብቷችኋል? ቁልቱ አል ለብኑ አባስ ለብኑ አባስ እንዳልኩ ተረዲየላሁ ተዓላ ነብዩ እንደዚህ ብለዋል ስለኝ እንዳልኩ ማ ቀውሉሁ ምን ማለታቸው ነው ነብዩ ላይቢዑ ሐፊሩን የከተሜ ሰው አይሽጥ ሊባድን ለገጠሩ ሰው አይሽጥለት ማለት ምን ማለታቸው ነው አልኩት ቃል እንዳለ ላ የኩኑ ለሁ ሲምሳረን አይ ደላለን ደላላ አይሁኖ ማለት ነው ደላላ አይሁን ደላላ አይሁን ደላላ ከሆነ ይህ ደላላነት በገበያ ላይ ምን ለመፍጠር ነው እንደዚህ የሚያደርጉት? መጨናነቅን ለመፍጠር ነው እንደዚህ የሚያደርጉት። ኢህቲካር ያደርጋሉ። በቃ እኔ ጋር አስቀምጠው እኔ ጋር አስቀምጠው እኔ ጋር አስቀምጠው ይሉና ቀስ በቀስ እያጨናነቁ የእንትን ጥበት እየፈጠሩ እንደዛ አይነት አለ። ሂንካር እየሆኑ ከውጭ የሱካር መወደድ እንዲፈጠር በጣም አጥፎ የሚሸጡ ሰዎች አሉ። ህዝብን አጨናንቀው። ይህ በጣም የምናውቀው ነገር ነው። የዳቦ መጨመር እንዲፈጠር ያደርጋሉ። የተለያየ ዱቄት እንዲወደድ ያደርጋሉ። የዳቦ ዱቄት ይሄን ይሄንን ምን ያደርጋሉ? ያዝ ያደርጋሉ። ገበያው እያለ ሱቃቸው ውስጥ አስቀምጠው ምን ይላሉ? የለም ጨርሰናል ይላሉ። ልክ ገበያው ከጦሰ ከጦዘ በኋላ ምን ያደርጉታል? ያወጡታል። የአምስቱን ብር ሀያ ብር ሰላሳ ብር እንዲሸጥ ያደርጋሉ። እንዲገዛ ያደርገዋል። አይነት በጣም ክልክል ነው። አልተግባባንም? እንደዚህ ያደርጋሉ። በጣም ክልክል ነው ማለት ኡማን ማጨናነቅ፣ ገበያን ማጨናነቅ በጣም ክልክል ነው። የአሁን የተለያየ በመንግስት ደረጃ ራሱ የሆነ እርማት ይሰጣቸዋል። የሆነ እንደዛ አታድርጉ እንደዛ አታድርጉ እየተባለ هذا حق شريعة እንዴት እቃው የት ነው? ተረክበው ብሩን ሰጥቶ እቃውን ተረክቦ ይሄዳል። ምንም ችግር የለም። እቃው እዛው ይዞታል። ቀብድ መገኘት አለበት። ችግር የለም። በጊዜ መግዛት ይችላል። ግን እዛ ገዝቶ ሳይቀበል በፊት ለሌላ መሸጥ የምትለዋን ነገር ነው። ትናንት እናንተ ነው ያለው የተመለከተ አሁን መግዛት ይችላል። ምን ችግር አለ? አይ አይወቅ ማለት የሚነገረው እኮ የግድ ስንት መኪና ይዘመታል፣ ስንት እቃ ተጭኗል፣ ይህንን አይነጋገርም። እቃ ሲስማማ እኮ ሲገዛው የእቃውን መጠን እኮ ይነጋገራሉ። ስንት እቃ ነው ያስመጣው? መቶ መኪኖችን አስመጥቻለሁኝ ማለት በቃ የመቶ መኪና ዋጋ ይሰጠዋል። ይሄ ይላል መቶ መኪናዎችን አስጭኖ ወደ ቤት ይሄ ነው እቃው ሳይወርድ ሊገዛው ይችላል። አይ የግድ መጋዘን መግባት አለበት ማለት አይደለም። ምን ሲሸጥ ነው ያ የሚሸጥ ከሆነ ለሌላ ሰው ቀብዶ መገኘት አለበትም። እዛው መኪናዎቹን ገዛቸው። አስር መኪናዎች አስገብተው ነበር ሰውየው። አስመጪው ለአንተ ከፈልከው ብሩ ብሩን ከከፈልከው በኋላ መኪኖቹን ይውላል። እዛው ሶር ብለህ ለሌላ ሰው ትሸጠዋለህ። ችግር የለም። ሌላ ካንተ ጨመረልህና ልግዛ አለ። ትሸጠዋለህ። መገኘት አለበት። አመጣልሃለሁ ብሎ ግን ያንን ያላመጣልህን ነገር ለሌላ ሰው ሸጥላለሁ ማለት ይቺ ጥያቄ ምልክት ውስጥ ታስገባለች። ለምን ለምን የገዛኸውን ነገር ከመጨበጥ በፊት እንዳትሸጥ። ለምን ገና ይሄንኛው ሰው ያምጣል አያምጣል አታውቅም። ተግባባን። አንድ እቃ ገዝተኸው ቁጥጥር ስር ያልገባን እቃ ለሌላ ሰው አትሽጥ፣ ገና ሳትቆጣጠር ሶስተኛ ሰው ላይ ማሸጋገር ማለት ነው ክልክል የሚሆን ተግባባን። واللفظ للبخاري وعن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم የአላህ መላክተኛ እንዲህ ይላሉ لا تلقوا الجلب ጀለበዎችን መንገድ ላይ አትጠብቋቸዋል። ይሄ ነጋዴዎች ማለት ነው። ጀለብ ማለት የሚያስመጡ ማለት ነው። አስመጪዎች ማለት ነው። ጀለብ ጎትቶ ማምጣት ማለት ነው። ጀለበ ጀለበ ማለት ምን ማለት ነው? ጀለበ ሸይአ አታቢ አመጣው ማለት ነው። አልጀለብ ጀለቦችን መንገድ ላይ አትጠብቋቸው። ፈመን ተለቃ እነሱን መንገድ ላይ ያገኘ የጠበቀ ሻጭና ይህ ማለት ነው ዳአዲ ምን በለድን ኢላ በለድን ለትጃር የሚያመጡት ካ ቢማዕነ ለመጅሉም ማለት ነው ጀለበሽ ጀለበሽ ማለት የሆነን ነገር አመጣ ወይንም ቢማዕነ ለመጅሉብ ይፈሰራል ችግር የለም ቢማዕነ ለመጅሉብ የመጣ የመጣ እቃ ማለት ነው ላተለቀው ልጀለበ የመጡ የገቡ እቃዎችን አትጠብቁ መንገድ ላይ ፈመን ተለካ እሱን ያገኘ መንገድ ላይ ጠብቆ ፈሽተራኔ ከገዛው ፈኢዛ አታ ሰይዱሁ አሱቅ የእቃው ባለቤት ገበያ ከመጣ በኋላ ሰው ቢልህያት ምርጫ ላይ ነው መምረጥ ይችላል። ምን አንተ ይህንን እቃ እኮ ሸጥኩልህ በገበያ ላይ ይህን ያክል እኮ መስሎ ነው ዝቅ አድርገህ ዝቅ አድርገህ ተገዛኛለህ እንዴ? በቃ ነው አልፈልግም መልሰልኝ እቃ ይችላል ይችላል። ለምሳሌ ስኳር ስንት ነው ተባለ? አንድ ኪሎ አንድ ኪሎ ስንት ነው እ ኪሎ 15 ብር ነው። ማሻአላህ ኑሮ ላይ ጌታ ያዘ አንድ ኪሎ 15 ብር ነው። አንድ ኪሎ 15 ብር ነው። አንድ ኪሎ 15 ብር መንገድ ላይ ይጠብቅና ሱካር የሚያመጣውን ሰው ምን ይለዋል? 14 13 ብር ይዛል። ገባ ላይ ራሱ እኮ ረክሷል እኮ የለም ጥምቡን ጥሏል እኮ ዝም ብለህ ነው ለምን እዛ ድረስ ትለፋለህ? በቃ 14 ብር ተጋ ተጋ አዋከበና 14 14 ተረከበው ኪሎ ገባ ሲመጣ 15 15 ነው። እንዴት እንደዚህ ታደርገኛለህ አንተ ብሎ እቃዬ መልስልኝ ሱካሬ ማለት ይችላል። ይችላል። ለምን? መንገድ ላይ ነው የተቀበለውና እዛው ገበያ መካከል ከገባ ተመኑን ካወቀው በኋላ በ14 ብር ተሸጠለት ራሱ አውርዶ ነው የሸጠለት፣ ጣጣ የለም አላታልለውምና። ተግባባን? የገጠሪዎቹ ሁለት አህካም ነው ያ ሁለት አህካም ነው ላተለቀው ሩክባን መንገድ ላይ ጠበቀ እህል ይዘው የሚገቡትን ሰዎች ወይ የሆነ ዕቃ ይዘው የሚገቡትን ሰዎች ሽንኩርት የሚዘግቡ ሱካር የሚዘግቡ መንገድ ላይ እየጠበቅ ከተማ ገበያ መካከል ከመግባታቸው ተመኑን ከማወቃቸው በፊት ራስ ተምነ አንተ ገበያውን ታውቃለህ። 15 የሚሸጠውን 14 እያልክ ትገዛቸዋለህ። ይሄ ነው ክልክል የሆነ ላተለቀው ሩክባን ማለት ወላይዲ ሀቢሩ ሊባድን ማለት ደግሞ سمسار ሆኖ በሰዎች ላይ እያስወደደ ራሱ ቀስ በቀስ ሰዎችን እያጨናነቀ መሸጥ ማለት ነው። ይሄንኛው አልተግባባንም። ወላይዲ ሐቢሩ ሊባዲ ምን ማለት ነው? የከተማው ሰው ምን ማለት ነው? ለገጠር ዕቃ መሸጥ አይቻልም ማለት ምን አይበል ማለት ነው? ደላላ መሆን ክልክል ነው። ምን ለማለት ነው የተፈለገው እዚህ ቦታ ላይ ተመሳጥሮ ወይንም ደግሞ የራሱን ጥቅም እያስጠበቀ ገበያ ላይ ጭንቀት እየፈጠረ ወደ ኋላ እያፈነ ቀስ በቀስ ነው ይሸጥላለሁ ማለት ይሄ ክልክል ነው። የተከለከለው እዛው ስለማይታወቅ ስለሚታወቅ የዋጋ ሁኔታ አይደለም። የተከለከለው ኡማው ላይ ገበያ ላይ ተጽዕኖ መፍጠር ስለሆነ ነው። ይሄ ደግሞ ክልክል ነው። ለምን አንድ ኩንታል አትሆንም? አንድ ኩንታል ተጽዕኖ አላት። አንድ ነገር የግድ ገበያ ላይ ተጽዕኖ ማሳደር አለበት አትበል። ለሸሪዓው ክልክል ነው። ወላ ላተለቀው ዘለበ ያለው ላተለቀው ሩክባን ካለው ጋር ነው የሚመሳሰለው። ላተለቀው ልጀለበ የመጡ እቃዎችን መንገድ ላይ እየጠበቃቸው አትግዙ። ፈመን ተለካ መንገድ ላይ ጠብቆ እቃን የገዛ ፈሽተራን ከሰውየው ከገዛንን እቃ ጠብቆ መንገድ ላይ ገበያ ተመኑን ከማወቁ በፊት ሰውየው ፈኢዛ ሲመጣ ሰይዱ የእቃው ባለቤት አስቶከ ገበያ ከመጣ በኋላ ሰው ቢልኺያር ምርጫ ላይ ነው። ምርጫ አለው ማለት ነው። አፍርሻለሁ ገበያዬን ማለት ይችላል። አልገባችሁም? አቤት ነጋዴ ቢሆን እንዴት እንደሚገባው ረዋሁ ሙስሊም አይ ምን ኺያር እናየዋለን። ለሁ ርዕስ አለው ሶስት ቀን አለ ምን ምን እንመለከታለን። አቋለ ዑለማ ራሱ ርዕስ ይዞ ይመጣልና ኢንሻአላህ رواه مسلم مسلم ዘግቦታል وعنه وعن ابي هريره قال ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ከልክለዋል። አየቢዓ መሸጥን ከልክለዋል። ሐዲሩን የከተሜው ሰው ሊባድን ለገጠሩ ሰው ቋሚ ሆኖ መሸጥ ምን ማለት ነው? ምን አይ ማለት ነው? ደላላ ሆኖ አይሸጥ። ደላላ ሆኖ ገበያ አያገናኘው። ይሄንኛው ገበያ የማይችል ሊሆን ይችላል። ቢረዳው ምን ችግር አለው? አንድ ገጠር ሰው ቢመጣ ወደ ገበያ ዕቃ ይዞ ቢመጣ መሸጥ ገበያ ላይ ያታልሉት ይችላሉ። የከተማው ሰው መጥቶ አአ እኔ እሸጥልሃለሁ ይሄንማ እንዳያታልሉት ይለው። ይሄ ጥሩ አይደለም እንዴ? በጣም ጥሩ ነው። ግን የታሰበው እዚህ ቦታ ላይ ምንድነው? አየኩነ ለሁ ሲምሳረን ደላላ ሆኖ ምን ሊያደርግ ነው? በኡማው ላይ ጭንቀት ሊፈጥር አፍኖ ቢተደሩት ሸይአን ፈሸይአን ቀስ በቀስ ውድ ሳይም እየጠበኩ እኔ እሸጠዋለሁ። ይሄ ጭንቀት ራሳቸው ይጠቀሙበታል። ይሄን አይነት ገበያ እህልን ይረከቡና ችግር የለም አንተ ይሉትና እህሉን ካስገቡ በኋላ ኢህቲካር ይጠቀማሉ። ኢህቲካር ማለት ምንድነው? ያደልቡና ኡማው ላይ እህል እንዲወደድ ያደርጋሉ። ማየት ያለብን እኮ አንድ ሰው የሚሰራው ተጽዕኖ የለውም ማለት የለብንም። ህብረተሰቡ ሁሉም ለምሳሌ በእህል ንግድ ላይ እህል ተራ ያሉ ሰዎች ሁሉም ተስማምተው ኢህቲካርን ካመጡ ኡማው ምን ይሆናል? የኑሮ የኑሮ ውድነት ጣራ ይነካል። በዛን ሰዓት ጤፍ 300 400 500 600 ስንት ነው? አስር ሺህ ነው? ተገብተናል። በቃ ገብቷችኋል። ጠይቁኝ ካልገባችሁ ወላ ተናጀሹ አትበላሉ፣ አንዱ ሌላውን አያስበላው አትበላሉ አሉ ነብዩ አለይሂ ሰላቱ ወሰላም። አትበላሉ አንዱ ሌላውን አያስበላው። ምን ማለት ነው? ሙናጀሻ ማለት ነሽ ምንድን ነው ብያቸዋለሁ። ይሄን ያህል እኔ ልስጥህ ይለውና ግን መግዛት ይፈልጋል አይፈልግም። ይሄ ሙናጀሻ ማለት ይሄ ነው። በወንድሙ ሽያጭ ላይ አይሸጥ ሌላ ነው፣ ያንኛው ሌላ ነው። ሙናጀሻ ማለት ግን አንተ እቃውን ታይና ሁለት አንተ ከሰውየው ጋር ስትነጋገር ሻጭና የሆነ ሌላ አካል የሚተዋወቁት ነገር አለ። ሁለት መቶ ብር ትሸጥልኛለህ ይለዋል። ሁለት መቶ ብር ትሸጥልኛለህ? አልሸጥልህም። ሁለት መቶ ብር በጭራሽ አልሸጥም። ሁለት መቶ ሀምሳ ብቻ ነው የሚሸጠው ይለዋል። ሁለቱም የሚነጋገሩት ግን ተመካክረው ነው። እዚህ አንተ ልገዛ የሄድከው በስንት ነው? እኔ እኮ መቶ ሀምሳ ብር እሸጠዋል ብዬ ነበር። ሁለት መቶ ብርማ እምቢ ካለ እሺ መቶ አስር ልግዛ ትለዋለህ። አንተ አስር ብር ጨምረህ እቃው ቢሸጥ መቶ ሀምሳ ሊሸጥ ይችል ነበር። አንተ ሳይኮሎጂካል የጎዳህ የትኛው ሰውዬ ነው? ሻጩ ነው አይደለም? የትኛው ነው ያስበላ? ሁለት መቶ ብር ልስጥህ ያለው ሰውዬ ነው ያስበላ። ንሽ ይባላል። አንዳችሁ ሌላውን አያስበላ። ይቺ ገበያ ውስጥ እንዴት ትጦዛለች ትኖራለች? ነጋዴ ስትሆኑ ይህ አይነት ነገር ወላ የቢ አይሽጥ አረጁል ሰውየው እንዳይሽጥ አላ በይዕ አኺ በወንድሙ ሽያጭ ላይ አይሽጥ፣ በወንድሙ ገበያ ላይ አይግባ። ወንድሙ ሲሸጥ ለሌላ ሰው እቃ በአስር ብር እየተስማማ እያለ ምን ይለዋል? እና ከሱ የተሻለ እኔ ልሽጥልህ። ጥሩ በዋጋው በጣም የተሻለ አንድ ወይም ደግሞ ዘጠኝ ብር እሸጥልሃለሁ ና ወንድሙ እዛ አስር ብር እየሸጠ ና እኔ በዘጠኝ ብር እሸጥልሃለሁ። ይሄ አይቻልም። በወንድሙ ሽያጭ ላይ መሸጥ አይፈቀድም፣ አይፈቀድም። ተግባባናል። ጨረታ ግን discount አለ ብለህ ብትለጥፍ ችግር የለም። ወዶ ነው የሚመጣው። ያንኛውም ሊያደርግ ይችላል። የራስህ እንትን ነው። ውጭ ላይ ግን ሰውየው እዛ እየተስማማ የእሱን ደንበኛ ልገዛው ነው ልገዛው ነው ስንት ብሎ ነው መቶ ብር ና እኔ ዘጠና ብር እሸጥልሃለሁ ይለዋል ይችላል ላየቢ አሐድኩም ላየቢ ረጅሉ አላ በይ አኺ አይ እኔ ሽጭ አላውቅም ይመስላል እ ምን ምንም ችግር የለም ነሲሐ እኮ ነው እንዳይበላ ለማድረግማ ትችላለህ። ግን ሰውየው ጋር ዋጋ ተቀራራቢ ሊሆን ይችላል። አንተ እኮ ያንኛውም ሰውዬ እኮ በዋጋ ሊሆን ይችላል። አንተም ብታገኝ እኮ አስር ብር የሚሸጠው ነው። ግን ሰዎችን ለመያዝ ምታ እንትን ለማለት ሊሆን ይችላል። ወይም ደግሞ የሆነ በርካሽ ሊሆን እሱ ጋር የምትለው የራስ ውስጣችን የሚያውቀው ጥቅም አለ። ያ ነው እንጂ የተከለከለው ሌላ ሰው ሊበላው ሲፈልግ አንተ ብታስጥለው አይደለም የተከለከለ። በወንድሙ ሽያጭ ላይ መሸጥም ከልክለዋል። አየቢ አረጁሉ ሰውየው ቢሸጥ አለ በአኺ በወንድሙ ሽያጭ ላይ እንዳይሸጥ ብለዋል። ወላ የቢዕ ነህይ ነው አይሽጥ። አረጁል አንድ ሰው አለ በአኺ በወንድሙ ገበያ ላይ ጣልቃ ገብቶ አይሽጥ። ወንድሙ አስር ብር እየሸጠ ለገዢው ናኒ ዘጠኝ ብር እሸጥልሃለሁ አይበል። ግዥም ያው ነው። በይዕን የተከለከለው አይደል? ላ የሽተሪ አረጁሉ አለ ሽራኢ አኺ ወንድሙ የሚገዛውን እሱ አይግዛ ወንድሙ በአስር ብር የተስማማው ናኔ አስራ አንድ እገዛሃለሁ አይበል። ስንት ልሸጥለት ነው? አስር ብር። አረ ይጥቀማ እና እኔ አስራ አንድ ብር እገዛለሁ ጨምሮ ማለት ነው። ይሄ ወንድምን በወንድም ግዢ ላይ ገብቶ መግዛት ማለት ነው። በተቃራኒውም ያው ነው። ወላ ቁጡብ አይ አላክት ኺጥበት አኺ የወንድሙ እጮኛ ላይ ጣልቃ ገብቶ እንዳያጭ ወንድሙ ባጭው ላይ ማለት ነው። ወንድሙ ባጭው ላይ ጣልቃ ገብቶ እንዳያይ። ይሄ ክልክል ነው፣ በጣም ሐራም ነው። ነብዩ አለይሂ ሰላቱ ወሰላም የከለከሉት ነው። ወላ ያክቱብ አላ ኺጥበቲ አኺ ማለት ጠለቡ ዚዋጅ ሚን አልመርአ ከሴት ልጅ ጋብቻ መጠየቅ ነው። ኢዛ ኸጠበ ረጁሉን ኢምርአተን አንድ ሰው ከሆነ ሴት ጋር ኺጥባ ያደርጋል። ተጫጩ፣ ተፈላለጉ። ወረከነ አሐዱማ ኢለል አኸር አንዷና ሌላው ተግባቡ፣ ተፈላለጉ ሁለቱ ሰዎች። ወተዋፈቃ ተስማሙ። ወለም ይብቃ የቀረ ነገር የለም። ኢለል ዐቅድ ኒካህ ብቻ ነው ተስማምተው እሺ ብላ እሺ ብሎ ሁሉን ነገር ጨርሰው ኒካህ ብቻ ናት የቀረችው። የዛችን ሰዓት ፈላ ይጅዙ አይበቃም ለአሐድ ለማንም አካል አየኹበ ትልከል መርአ ይችን ሴት ሊያኮበልል አይፈቀድለትም። ሐታ የተናካሃ እንዲጋቡ ፈየንሰደል ባብ ሙጥለቀን ይሄኛው በጣም እጅግ በጣም ክልክል ነው። በወንድም እጮኛ ላይ ገብቶ ማስፈረስ ማስከዳት ማለት ነው። ምን ደረጃ ደርሰው ከሆነ እንደዛ ማለት ነው። ሁለታችሁ መጠየቅ ትችላላችሁ። እንዴ ከጠየቃችሁ ምን ነው ጠየቁበት? ያናደለ አይ እዛኛው ጋር መጀመሪያ ተስማምተዋል። ከመጀመሪያው ጋር ከተስማሙ በኋላ አንተ መስማማታቸውን ካወቅክ በኋላ ከዛኛው አስኮብለህ አስር ብር ጨምረህ ለመሸጥ አይፈቀድም። ያንን የምታውቅ እ ተስማምታችኋል በለው። የግድ እኮ ተስማምቶ ከሆነ ጨርሶ ከሆነ አንተ ከዛኛው እየነጠቅክ ነው ያለው። ነግሮሃል። ያንኛው እንደሚገዛው እሱ እንደሚሸጥ ከነገረ በኋላ ተስማምተዋል ማለት ነው። አንተ በዛን ሰዓት ሁለት ተገባዮች መካከል ጣልቃ እየገባህ ግን አልተስማማንም ካለ መቀመጥ ትችላለህ። ምን ችግር አለ? አንስማማም ስንት መቶ ብር አንስማማም ማለት አልስማማም። ጠይቆኝ ነበር፣ መቶ ብር ሰጥቶኝ ነበር፣ እንዲህ አልኩታል። አንተ አስር ብር ሰጥተህ መግዛት ያድን አይደል ገበያ ራሱ ሰዎችን ለማስኮብለል አይደል ቤተሰብ ተጠይቆ የሆነ ነገር መድረስ እንትን ላይ መድረስ አለበት። ኺጥማ ማለት መስማማት ማለት ኺጥማ ማለት እንጂ ዝም ብሎ ቃል ኪዳን የሚባለው ይሄ ኺጥማ አይደለም። ليس هذا شرعي ይሄ በሸሪዓ የሚደገፍ ነገር አይደለም። ተጫጭ እንትን ብሎ ተፈላልጎ ተስማምቶ መኖር እስከ ሶስት ሁለት ዓመት አራት ዓመት ምናምን እሱ አይፈቀድም አይፈቀድም። ሸርዓን ክልክል ነው። ምን ተቆጣ? እኔ ምላጭ እሺ ማለት ነው። የገበያውን ተመን ለማወቅ ነው። ምን ማለት የሚከለክል ነገር እኮ የለም። ራታችን ጋር አሁን የሚከለክለው ምንድነው? ሁለት ሰዎች እገዛሃለሁ እሸጥልሃለሁ ብለው ከተስማሙ በኋላ ጣልቃ መግባት ነው። ውጭ ላይ ግን ተመኑን አውቀ አምጥተህ ጨምረህ መሸጥ ይችላል። ገባ መቶ ብር ሰጥተውኛል፣ አንተ በቃ አስር ብር ለጥቅም ጨምርልኝ ብለህ መሸጥ ይችላል። መስማማት መጀመሪያ መፈጠር አለበት። በወንድም ሽያጭ ላይ አትሽጥ ማለት ገዢና ሻጭ ተስማምተው እያለ ናኔ ጨምርልሃለሁ ማለት ነው ክልክል። ካልተስማሙማ መቶ ብር ሰጠህ ሰውየው እኔ አልሸጥልህ መቶ ብር አልከው አንተ መቶ ብር ሰጠህ አልገዛም መቶ ብር አልከው እኔ ገብቼ በቃ መቶ አስር ብር ልጋ ስለው ከሰጠኝ ስላለሁ መጀመሪያ አልተስማሙም አልቃ ገባ አይባልም። መቶ ብር እንዲህ ብሎታል፣ አንተ አስር ብር ጨምረህ መግዛት ትችላለህ፣ ምንም አይደለም። ግን መጀመሪያ መቶ ብር እየተነጋገሩ እያለ እኔ አስር ብር ጨምርልህ፣ ይህ አይቻልም። ማፍረስ ነው ራሱ ጣልቃ መግባት። ከተስማሙ በኋላማ ማፍረስ እሱ በጣም ነፍስ ነው። የቱ ማንኛው የዋጋ ግሽበት መፍጠር ተመሳሳይ ነገራቶች እኮ በጣም ብዙ ይገባሉ። ኡማው ላይ የሚፈጠር የገንዘብ ግሽበት የሚያመጣ ነገር ራሱ መጠቀም በጣም ክልክል ነው። በጣም ክልክል ነው። የገንዘብ ግሽበት የሚያመጣ ነገር ይሰራሉ። ኑሮ ጣራ እንዲነሳ ያደርጋሉ። ሱካር እንዲወደድ ያደርጋሉ። የሆነ ነገር እንዲወደድ ብቻ ማንኛውም ሰው በአቋራጭ መበልጸግ ነው የሚፈልገው ኡማው። ይህ እዚህ ነገር ላይ ደግሞ ያው ከኋላ ያለ እንትን ነገር አለ የሚያስተዳድር አካል ያን ነገር ለአደብ የሆነ ነገር የሚያደርገው ነገር አለ አይደል? በድጎማም ይሁን በሆነም ነገር ይሁን ኡማው ውስጥ እንደዚህ አይነት ነጋዴ ካለ ሙስሊም ከሆነ ይሄን የሚሰራው ፈሁ عليه حرام حرام ነው የሚሰራው حرام ነው የሚሰራው ሌላ የህግ ክልክል መሆኑን አይደለም ማየት ያለበት የሸሪዓን ክልክል ነው። በኡማ ላይ መጨናነቅ መፍጠር፣ በአቋራጭ መበልጸግን መፈለግ እንደውም ለውድቀት ነው የሚዳርገው። በጣም አደጋ ነው። ወላ ያክቱብ አይ አላ ኺጥበቲ አኺ የወንድሙን እጮኛ እንዳያጫን ሰው ከተስማሙ ከጨረሱ በኋላ ጣልቃ እንዳይገባ የጠየቀውን መጠየቅ ግን ይቻላል፣ ችግር የለም። ወላ ተስአልል መርአ ወላ ተስአልል መርአቱ አንድ ሴት መጠየቅ የለባትም። ጦላቀ ወቅቲያ እህቷ እንድትፈታ እሷን ተዋትና እኔ እኔን አግባኝ እሷን ፍታትና ማለት ነው። እበይ ውስጥ የገባው አንድ ላይ ስለተዘገበ ነው ሐዲሱ የፈለግነው ወላ የቢ አሐዱኩም አላ በይዕ አኺ በወንድሙ ሽያጭ ነው። ወላ ተስአልል መርአቱ አንድ ሴት መጠየቅ አያስፈልግም። ጦላቀ ወቅቲያ እህቷ እንድትፈታ እሷን ፍታትና እኔን አግባኝ፣ ሁለታችንንም አግባን። ግን ይቻላል፣ በጣም ይቻላል። እሷንም አግብተሃል አይደል? እኔም እፈልጋለሁ፣ ትዳር መመስረት እፈልጋለሁ ካለች ከተስማማችሁ ሁለቱም ሶስትም አራትም ተፈቅዷል አይደል? አዎ ይቻላል። አግባይ ብላ መጠየቅ ትችላለች። እሷን ፍታና እኔን እሷ ቦታ ላይ ተካይ ግን ክልክል ነው። እሱ ክልክል ነው። የሰው ባል እያስኮበለለች ነው። አረ ጥያቄ እ <laughs>